ባላንስዬ በጣም ብዙ እያመለጡ ነው። ይሄኛው ስትራቴጂ ይገርምሻል፣ እውነቴን ነው ምልሽ በጣም ከባድ ነው። ለምን አንደኛው ጻድቃን ያለው ብዙ ስትራቴጂ ነው ያደርጉት። ይኸውልሽ የበፊቱ ስትራቴጂ ነበረ ብሮንዝ ከመጣ በኋላ ለብዙ ጊዜ ችግር መጥቶባቸዋል። ስትራቴጂያቸውን ቀየሩ። ምንድነው እንዴት አድርገው እንደሚዋጉ እንደሚከላከሉ በየቦታው እሱንም ማድረጉ ይውልሽ ዋናው ምንድነው በሰባት ወር ውስጥ አለመሸነፋቸው እኔ እሱ ራሱ ስክሰስ አድርጌ ነው ማየው። ለምን ይውልሽ ስንትና ስንት ሺህ ጦር ሰራዊት ሚሊሺያ፣ ኤርትራ ጦር ሰራዊት በደንብ አድርጎ ተደራጅቶ የመጣ እኮ ነው። መሳሪያ ጥቅ አድርገው ይዘዋል። ድሮኖች አገዟቸው። የፈለጉትን ተጠቀሙ። ሞራል የተጋሩ ሞራል ለመስበር ሞከሩ። ሴቶች እኮ እየደፈሩ ያሉት እኮ ምንድነው ህዝቡ ሞራላቸው እንዲነካና በቃ እጅ እንዲሰጡ እኮ ነው ይሄ ቤተ ክርስቲያን ሲያቃጥሉ ሲገሉ እኮ ምንድን ነው በቃ አልቀናል በቃ ከማለቅ እጅ ሰተን ግን ያላወቁት ምንድን ነው ህዝቡ እንዳለን የተነሳ አሁን ደግሞ ጻድቃን ያለው ነገሮች በጣም ሆፕ ለሁላችንም የሰጠን ነገር ነው በፊት ጥቃት ነበረ። ዛሬ ግን መደምሰስ ነው እና የእዛ ጋር ያሉት ትግርኛ የሚያወሩት እኔ ከዚህ በፊት ያለው እዚህ ውስጥ ኤርትራ እንዳለ የትግራይ ኤነሚ አይደለችም። የትግራይ ኤነሚው አንደኛው ህግደፍ ነው። ሁለተኛው ኢትዮጵያ ውስጥ የሚኖሩ ኤርትራዎች ናቸው። እነዚህ አምቼ የሚባሉት ውጭም አሁን ለምሳሌ ውጭም ያሉት ብዙ የሚያወሩትም እነሱ ናቸው። ለምን እነሱ ቂም አላቸው። ገባሽ? ቂም አላቸው። ያንህ ቀለም አላማረኝም ተብዬ ተባርድ ያለው አገሬን ጥዬ እጅ ንብረት ተወስዱብኛ ምናምን እያሉ እነሱም ቂም አላቸው። ብዙ ሰቆቃ ያደረጉት ትግራይ ክልል ውስጥ አሉበት እነዛ። እዚህ ጋር ሌላ ሩም ከፍተው እንደ አማራ ሆኖ የሚናገሩት አብዛኞቹ ኤርትራዊዎች ናቸው። አዲስ አበባ ተወልደው ያደጉ ናቸው። አማርኛቸው ጥራቱ በቃ አማራ ነው የሚመስሉት፣ ግን እንትኖች ናቸው፣ አምቼ ናቸው። ጥላቻ አላቸው በትግሬ። እነሱ ትግሬን አሳንሰው ነው የሚያዩት። ግን ምንድን ያለው መሰለሽ ጻድቃን እንዳለው እንዳሉት ልበል ኤርትራ ውስጥ የኤርትራ ህዝብ ደንበኛው የኤርትራ ህዝብ ተጨቁኗል። አኩሎ ጉዛይ ሰራይ የተለያዩ እዛ ጋ ተጋሩ ናቸው እኮ እነሱ። አሁን አኩለ ጉዛይ ተጋሩ ነው፣ የተጋሩ ዝርያ ነው። ሰራይም ልክ እንደዛ ነው። የተለያዩ ዲቫይደድ ከሆነዋል ራሳቸው እኮ አሁን እኮ ጥቂት የሆኑ እኮ ናቸው እኮ እዛ ጋ ወንበዴዎች ስልጣኑን የያዙት እኮ የኤርትራ ህዝብ እኮ ለብዙ እኮ ተጨቁኗል፣ ተገልሏል ተጨፍጭፏል እኮ አሁን እነሱ ያ ያላቸው ትግል የተጋሩ አይነት ትግል ነው ያላቸው። ዛሬ እኔ ልንገርሽ ኤርትራ ነፃ ብትወጣ ለትግራይ በጣም ጥሩ ነው። ለምን እዛ ጋር ዲሞክራሲ ካለ እዛ ጋር ያለው ህዝብ የራሱን መንግስት የሚመርጥ መቼም ትግራይ በኩል በሰሜን ጦርነት የሚመጣባት አይኖርም ማለት ነው ለዘላለም ማለት ነው በአማራ ክልል ደግሞ ትልቅ የትራምፕ አይነት ግድብ መስራት አለባችሁ በቃ እዛ ጋር ትልቅ ግድብ መስራት አለባችሁ በደቡብ በኩል ትልቅ የሆነ ቢልድ ዋል የሚባለውን ነገር ትሰሩትበታላችሁ በቃ እዛ ጋር አለቀ። ትግራይ ኤርትራ እንትና ከሄደ ይሄ ላይ የሆነ የኤሌክትሪክ ሻት ያለበት ከግንቡ በላይ <laughs> አይ ኤሌክትሪክ ሾክ የሚያደርግ